محمد بن عبد الله وعلى آله وأصحابه ومن اهتدى بهديه إلى يوم الدين أما بعد የተከበራችሁ የተፍሲር ትምህርት ተከታታዮች በያላችሁበት ሆናችሁ ይህን ትምህርት የምትከታተሉ ሁሉ ዛሬም እንደተለመደው ከረጃጅም ምዕራፎች ከሱረቱል አዕራፍ ከሰላሳ ሶስተኛው ከሰላሳ አራተኛው አንቀጽ እንነሳለን ከሰላሳ አራተኛው አንቀጽ የዛሬው አንቀጽ መነሻው ሰዎች እድሜያቸው ቢረዝም የሆኑ ኡመቶች ጊዜያቸው 100 አመት 200 አመት 2000 3000 ስለሆነ የሚቆዩ እንዳይመስላቸው በዚሁ የሚቀጥሉ እንዳይመስላቸው ማለቅ ያላቸው የሚለውን የሚያበስረው የቁርአን አያት ነው መነሻችን ዛሬ ولكل امه اجل الى الله سبحانه وتعالى ولكل امه اجل ለያንዳንዱ ህዝብ ገደብ አለው ቀጠሮ አለው የሚያልቅበት የሚቆምበት ማለቂያ አለው ኡማ ቀርን ኡማ ጂል ለትውልዱ ሁሉ ማለቂያ ትውልድ ማለቂያ ጊዜ አለው የሆነ ህብረ ማህበረሰብ ነግሶም ረክሶም ከብሮም ደህይቶም ማለቂያው አለ አይቀርም ማለት ነው لكل أمة ማለት لكل أفراد من أفراد البشر ማለት ነው ለሰው ዘሮች በጠቅላላ ለኸልቆቹ በጠቅላላ ማለቂያ አላቸው አጀሉን ينتهي إليه ከዚያ በኋላ ያልፍ ቀጥሎ ምን አለ ለዚህ ነው فإذا جاء أجلهم المقدر المقدر لهم ለነሱ የተወሰነው أجلهم المقدر لهم لا يستأخرون ساعة ولا يستقدمون አንዲት ሰዓት እንኳን ማዘግየት አይችሉም لا يستأخرون ساعة የትኛው ሰዓ 30 ደቂቃ ይሄ 60 ደቂቃ የምንለው ነው ኧረ የለም ሰዓ ለሕዛ እንኳን አይችልም ይሄ ሰዓ አሁን የደቂቃ ሰዓቱ ምናምን በቁርአንና በሐዲስ እንትን ላይ ማዕንያ አይደለም እሱ አይደለም የተፈለገው ሰዓ ማለት የሆነ የሆነ ደቂቃ የሆነ ሰከንድ እንኳን ቢሆን አይችሉም لا يستأخرون ساعة ولا يستقدمون አሃ ማዘግየት ነው እንጂ ማስቀደም ሲቻል ይሆን የለም አስቀድሞም መግደል አይቻልም ሊገደል የተባለን ማሳለፍም አይቻልም ይሄ ለቁርአን ከአላህ የመጣ ለመሆኑ ከሚያመለክቱ ቁርአንን ሐቅ መሆኑን ከሚመሰክሩ አነጋገሮች አስተምሮቶች አንዱ ነው ይሄ ቁርአን አያ የተናገረው የዛሬ 1400 አይደል በዚያን ጊዜ ሰው ዝም ብሎ ተቀብሎት ነው ዛሬ ቴክኖሎጂ ምንም ያህል መጥቅ ያለው ብሎ ሰው ሊሞት ያለን ሰው ማስቀረት ችሏል አልተቻለ ብዙ ሰዎች ከሞት ለማስቀረት የሚሞከር ቢሆን ኑሮ ብዙ ሀብታሞች ብዙ ባለስልጣኖች ሙስተሒል ነገሮችን ሁሉ አድርገው ይሞክሩ ነበር አልቻሉም ቁርአን ቀጠሮው ሲመጣ ላይስተኺሩነ ሰዓተን ወላ ይስተቅድሙም ብሏል የተለያዩ ሰዎች የሆነ ነገር ሲፈጠር ያለ አጀላቸው ይሞቱ ይመስል ከመጠን በላይ ይርበተበታሉ ሌሎቹ ደግሞ የአላህን ቀጠሮ የሚያልፉ ይመስል የማያደርጉት ጥረት የለም ህክምና ክልክል አይደለም ጥንቃቄ ክልክል አይደለም ግን ቀደሩን አልፋለሁ ብሎ ማሰብ ስህተት ነው إذا جاء أجلهم أجل الأمة أجلهم لا يستأخرون ساعة ساعة ولا يستقدمون ولا يستقدمون ساعة مالتنا يستقداموا مما هن ساعات يمتبال تقدر عليك كيستأخرون ساعة يتردانوا نقر على مالتنا يقول تعالى لكل أمة أي قرن وجيل أجل إذا جاء أجلهم ميقاتهم المقدر لهم لا يستأخرون ساعة ولا يستقدمون ثم أنذر تعالى بني آدم እንግዲህ ለኡማው ሁሉም ሰው ቀጠሮ ካለው እዚች ዓለም ላይ የሚኖረው የተወሰነ ጊዜ ከሆነ ያ ጊዜ ከመጣ ማለፍ የማይቻል ከሆነ ያ በኒ አደም የአደም ዘሮች ሆይ ኢማ የእትየነኩም ሩሱሉን ሚንኩም ከእናንተ መካከል መልእክተኞች ከመጡላችሁ የቁሱን አለይኩም አያቲ የኔን አንቀጾች እያነበቡላችሁ እየነገሯችሁ ቀስ ቢማና ኢኽባር ለማለት ነው ታሪክ መተረክ ብቻ አይደለም ያው ይበሽር ይበሽር به وينذر بما ينذر به سيبعث عليه ይሄ የአደም ልጆች ከአደም ጀምሮ የተነገረ ነው አደም ወደ መሬት ሲወርዱ إما يأتينكم مني هدى فمن تبع هدايه فلا خوف عليهم ولا هم يحزنون تولي تنكرون لا ما من ياتشن له لاتشن من على الله يقصون عليكم آياتي فمن اتقى وأصلح فمن اتقى الله يفرى وأصلح يستكعكل اتقى الله سبحانه وتعالى وأصلح ما أفسده وأصلح عمله وأصلح نفسه إذ اتقى مالت يامن مالت له نتلال أصلح مالت عمل الصالحات مالت إيمان الناس إسلام الناس يفلقون وإن فمن اتقى فمن اتقى الله سبحانه وتعالى وأصلح اتقى المحرمات وأصلح نفسه بالأعمال الصالحات فلا خوف عليهم ولا هم يحزنون لولا التكفر تكفروا النوم من يتقي ويصلح نوم هنا والسود فلا خوف عليهم لا من يحسر رأي اللبات ولا هم يحزنون من የሚፈልጉት ነገር ሳይሰሩት የቀሩት ነገር የሌለ በመሆኑ ከአላህ ዘንድ ሊያቃርባቸው የሚችል ነገር አመለጠን ብለው የሚያዝኑበትም ነገር አይደለም ይህንን ነገር ሳልሰራው ቀረ ብሎ የሚያጸጽት የላቸው ምክንያቱም غاية المرء في هذه الدنيا أن يتقي الله سبحانه وتعالى ويصلح عمله فمن كان يرجو لقاء ربه فليعمل عملا صالحا ولا يشرك بعبادة ربه أحدا جنة أعدت للمتقين አላህ ስብሓንሁ ወተዓላን ለሚፈሩ ናት ጀነት የተዘጋጀችው። ጀነት ያገኘ ሰው ደግሞ ትልቅ እድለኛ ነው። ፈመን ዙሕዚሐ አኒ ናር ወኡድኺለ አልጀና ፈቀድ ፋዝ። ወለዚነ ከዘቡ ቢአያቲና እንግዲህ መጥተው ነቢያቶች ሲያስተምሯቸው እምቢ ብለው ያስተባበሉና አንፈልግም ያሉ ወስተክበሩ አንሃ ሰምተው ተብተው ኮርተው እምቢ ብለው የቀሩ ሁሉ ኡላኢከ አስሓቡ ናር እነሱ ማለት የጀሃነም ባለሟሎች ማለት እነሱ ናቸው በቃ የጀሃነም ባለ ባለቤቶች እነሱ ናቸው ሁም ፊሃ ኻሊዱን እሷ ውስጥ የሚዘወትሩ ሲሆኑ አላህ ألم أعهد إليكم يا بني آدم بلو ألا تعبدوا الشيطان إنه لكم عدو مبين وأن اعبدوني هذا صراط مستقيم እንደዚህ ነው ከሰይጣን ጋር የተያዘ ከመንገዱ ከስራጥ ሙስተቂም ጋር የተያዘ ነገር ከአደም ልጆች በጠቅላላ ጋር የተያዘ መልእክት ነው የሚሰጠው አላህ إن من آله فقد ثم أنذر تعالى بني آدم أنه سيبعث إليهم رسلا يقصون عليهم آياته وبشر وأحذر فقال فمن اتقى وأصلح ترك المحرمات وفعل الطاعات فلا خوف عليهم ولا هم يحزنون والذين كفروا وكذبوا بآي... الذين كذبوا بآياتنا واستكبروا عنها أي كذبت بها قلوبهم واستكبروا عن العمل بها أولئك أصحاب النار هم فيها خالدون በዚች ዓለም ላይ ሲኖሩ ሰዎች ለሁለት ይከፈላሉ አስሓቡ ሐቅን ወአስሓቡ ባጢል ስራጥ ሙስተቂም የሚቀበሉ ስራጥ ሸያጢን የሚቀበሉ የሚከተሉ ሰዎች አሉ ኢማ ኢና هديناه السبيل إما شاكرا وإما كفورا فمن شاء فليؤمن ومن شاء فليكفر ከዚህ በኋላ እንግዲህ ከተነገረው በኋላ ምርጫውን የመውሰድ የራሱ እድል ነው የራሱ ምርጫ ነው የሚሆነው ተነግሮታል فمن أظلم ممن افترى على الله كذيبا أو كذب بآياته بالله لا ውሸት ከሚቀጥፍ ወይም አንቀጾቹን ከሚያስተባብር የበለጠ ውሸታም ግፈኛ ማን አለ من أظلم من كذبا ممن افترى على الله كذيبا أو كذب بآياته ይሄ ውሸትን በማስዋሸት ወይም በማስተባበል በኩል ከሱ የበለጠ ማን አለ فمن أظلم من منع مساجد الله أن يذكر لا لا لا دمو بسي منع الخير من أظلم من أظلم ميلو ብዙ ቦታዎች አሉ እነዚህ ቦታዎች ሲታዩ በዚያው በተነሱት ወንጀሎች ውስጥ ለማለት ይሆናል أو لا أحد أظلم ممن افترى على الكذب على الله أو كذب بآياته المنزلة እዚህ እንደውም ይሄ የተነገረው በአላህ ላይ መዋሸት የአላህን ቁርአን ማስተባበል ከሱ የበለጠ ሌላ ትልቅ ወንጀል የሚባል ነገር የለም ነቢዩ አለይሂ ሰላቱ ወሰላም ليس الكذب علي كالكذب على أحدكم በእኔ ላይ መዋሸት በእናንተ በአንዳንዳችሁ ላይ እንደ መዋሸት በተራ ግለሰብ ላይ እንደ መዋሸት አይደለም በኔ ላይ መዋሸታም አይደል እኔ በአንተ ላይ በዋሽ ውሸቱ ከሐራም ቢሆንም የሚያመጣው ጉዳት በጣም ጥምንት ነው በነብዩ ላይ አለይሂ ሰላቱ ወሰላም መዋሸት ግን ኡማውን ይዞ ነው ገደል የሚገባው አይደል ነብዩ አሉት ነው ለዚህ ነው ዑለማዎቹ የፈለገው ክብር ቢነካ እንኳን በነብዩ ላይ የዋሸን ሰው ዋሽቷል ብላችሁ ተናገሩ የሚሉት የአንተ እኔ በአላህ ላይ ዋሽቼ ለኔ ይሉንታ ብለህ ታልፈኛለህ ይህ እኮ ነው ሀገር የሚያጠፋው እኔን አዎ አክብረኝ ምንም አልነበረም ግን የማይከበር ላይ ወደኳ በአላህ ላይ መዋሸት በነብዩ ላይ መዋሸት ክብርህ ስብብር ነው የሚያደርገው። ያ ሳይሆን ማስተማር ከተቻለ ማረም ከተቻለ እሰይ። ግን የሆነ ሼክ ትልቅ ሼክ ነው ኪታብ ጽፏል እንበል ይህ ኪታብ የእስላም ኪታብ ነው ተብሎ የሼኾቹ ሰማሐት ሼክ ፈዲለት ሼክ ምናምን እየተባለ ሊጣል ሊነበብ ነው። አንተ ስህተት መሆኑን አወቅ። ይሄ ኪታብ ስህተት ነው ብለህ መናገር የለብህም። ከተናገርክ ሊጣሉ ይችላሉ። ክብር ነካ የገሌን ነገር እንዲያረክ ይባል በላ ተባል ከዚህ ጋር ካልተባልክ ታዲያ አንተ አሁን ትዳፊ ለይስ ሙዳፊዓን አን ነፍሲክ አን ላህ አን ረሱልላህ አን ዲንላህ እኮ ነው የምትባል ሰው ለምን ሰላማዊ ሆኑ ይላል እንደዚህ ፈሪ ነች ጣብ ሲወራ በወሬ ብቻ ነው መንቀጠቀጠው ይፍራሃት ፍርሃት የለም ቢመጣ ምን እንደምሆን ምን እንደምሆን እንግዲህ ሰው ላኪን ፊማ እንዲሁ አስሉ ጊባ አይደለም ሰው እያማችሁ ይልሃል ማንን ነው የምናመው ይሄ አላህ ጋር ይፈጣለው እንዲሁ እኮ አላህ አርሐሙ ራሒም ሆኖ ነው እንጂ የእሱ እንዲህ የደፈሩትን ሰው መሆኑን ትቶ ዝንጀሮ ቢያረጋቸው ኑሮስ ላኪን ሁወ ሐኪም አንዳንድ ወንጀሎች ላይ እኮ አትፈሩም እንዴ ፊታችሁን የአህያ ፊት ያስመስለው ያሉበት የለም እንደ ነቢ አለይሂ ሰላቱ ወሰለም እንደው እኮ ወንጀሉ ከዚያ በላይ የሚያስደርጋል ማለት እኮ ነው አይደል እንዴ ምን አድረው የማይፈራ አላህ ከዲር ሰው በእናቱ ላይ ዋሽቶ አታፍርም አሁን በእናት ላይ የሆነ ዋሽተህ እናትህ ብትሰማብህ በጣም ነው የሚያስፈራው አይደል ያሳፍራል ደግሞ ግልጽ ያለ በቃ ትኖራለህ አብረህ ከዚያ በኋላ እሷ ጋር ሰው በጌታው ላይ ዋሽቶ እንዴት ነው የሚኖረው እዚህ በጌታው ላይ ዋሽቶ ደግሞ እናት ላይ ስትዋሽ አላልኩም ወላሂ ላዚም ማን ይሰማኛል ውሸት እኔና ሊያጣሉ ብለህ ትከራከራለህ አላህን ምንድን ነው የሚባለው ስለዚህ በአላህ ላይ ደፍሮ ውሸት የቀጠፈ ሰው የደፋር ደፋር የባለየ ባለጌ ነው ማለት እኮ ነው ከሱ የበለጠ ግፈኛ የለም ሰው ግን አላህን ደፍሮ ከዛ በኋላ ደግሞ ምን አርጌ ይላል አሉ أولئك ينالهم نصيبهم من الكتاب እነሱ ከተጻፈላቸው ድርሻቸው ያገኘ ያገኙታል ይደርሳቸዋል ስለዋሹ እድሜያቸውን እጥር አናረግባቸውም ኦ ይሄ ገና በሀያ አመቱ እንዲመዋሸት የጀመረ አምሳማ ከሆነ አይዘለቅም ብዬ በዚሁ አባጭሩ አልወስደው ማለት ነው የናሉም ነሲቡም ማለት የተጻፈላቸውን ያገኝታል ማለት ነው ሰዎች ይሄው ባላህ ላይ የዋሸ ሀብታም ሆኗል አዎ የናሉም ነሲቡም ምን ችግር አለው ሐታ ኢዛ ጃአትሁም ሩሱሉና መልእክተኞቻችን ሲመጡላቸው ሲመጡባቸው يتوفونهم ሊረከቧቸው ሩሃቸውን ሊወስዱ ቃሉ አይነማ ኩንቱም ተድዑነ ሚን ዱንላህ ይሏቸዋል እኛ ከአላህ ሌላ ትለምኗቸው የነበሩት አሻርኳቸው የነበሩት አካሎች የት አሉ ይሏቸዋል ቃሉ ضሉ አና ጠፉን እኮ የኋላ ኋላ ማቋጥራሻ ጠፉ ወሸሂዱ على أنفسهم أنهم كانوا كافرين አረኛ ያልነበረንም ማንንም እንኳን ምልከን አናቅም ማለት አልቻሉም ምንድነው የሚሉት ወሉ አና የሚያዋጡን መስሎን ነበረ ጠፉ የእውነቱ ቀን የምሩ ቀን ጠፉ ኢኒ በሪኡን አላለ እናንተ ጋር የለውም ምን ምን ነው ሲሉት ኢኒ አኻፉላህ وشهدوا على أنفسهم أنهم كانوا كافرين የሚገርመው ይሄ የቁርአን አንቀጽ ገና እዚሁ ሰከራት الموت ላይ ያሉ አሳምነው መላእክቶችም ጋራ ተማምነው ነው የሚሄዱት የሚሞቱት ማለት ነው ይላል يقول تعالى من أظلم فمن أظلم ممن افترى على الله كذبا أو كذب بآياته أي لا أحد أظلم ممن افترى الكذب على الله أو كذب بآياته المنزلة قال محمد بن كعب القرظي أولئك ينالهم نصيبهم من الكتاب يعني يعني قال عمله ورزقه وعمره وكذا قال الربيع بن أنس وعبد الرحمن بن زيد بن أسلم كقوله إن الذين يفترون على الله الكذب لا يفلحون متاع في الدنيا አይሳካላቸውም ካፊሮች አለንና በዱንያ ግን መታዕ አላቸው ثم إلينا مرجعهم ثم نذيقهم العذاب الشديد بما كانوا يكفرون በመክፈራቸው የተነሳ እዚህ ዱንያ ላይ የተደረገላቸውን ማግኘት የሚገባቸውን አያጡም ነቢዩላህ ኢብራሂም ስልጣን ሲሉ لا ينال عهد الظالمين አለና ለሙስሊሞች ነው ዱዓ ማድረግ ያለብህ ይሄንን መመኘት ያለበት ሲላቸው ጊዜ ሪዝቅ ረዝቀልኝ ሲሉ ደግሞ ወርዙቅ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 لمن إلينا مرجعهم فننبئهم بما عملوا إن الله عليم بذات الصدور نمتعهم قليلا عند أن نجي كافر ሲደሰት ሲዝናና ምናምን ሲያዩ አማኞች በጣም ይናደዳሉ አየ ካፊር የመኪና ይዞ ይሄ ማን ነው የራስ ወገሌ ወይ አለ አንዱማ እና እኔ ሀብታም ለመሆን መክፈል አለብኝ ተደብድቦ ቤቶች አየን ወደዚያ ወደ ደሴ እየወጣን እኮ ነው ቤቶቹ ተሰርተዋል የአዲሱ መንገድ ወጥቶ የዚህ አያት ቤቶች ምናምን ተደር የማን የማን ቤት አሜሪካን ከምናምን ነገር ነገር ያሉት እና እንግዲህ እኔ ይህን አይነት ቤት ለመስራት መክፈል አለብኝ ማለት ነው ግን ሙስሊሞች ቤት የላቸውም ሙስሊሞች ጥሩ ንብረት የያዙ ሙስሊሞች አሉ ያ አላህ የሚገርማችሁ ኒዕመል ማሉ ሷሊህ ቢረጁል ሷሊህ ሀብት የሚያምረው መልካም ሰዎች ጋር አወል ሶፍ የሚሰግዱ ሰዎች ላይ ገንዘብ ሲታይ እንዴት እንደሚያምር ብታዩት ግብግብ የማይሉ ሰዎች በቃ ለዚህ ማስር ላ ያዕሪፉም ከም አጣ እኔ አውቃለሁ እንደው ጁዝአ ሚን አላህ ይጅዓለሁ ሀጅ መሐመድ አህመድ ቱሬ የአዲስ አበባው ሀብታም እንደዚያ እንዲሁ ከነዚያ ሰዎች አላህ ያረገዋል ብዬ አስባለሁ። አልች የሆኑ መሻኪሎች ነበሩት አላህ ይርሐሙ አላ ኩል ሐል ግን ፊል ሐቂቃ በዚህ በገንዘብ በኩል ያ ሰላም ረመዳን ላይ ሰው በሙሉ ይሰበሰባል። ሰው ሀብታሞች ተደብቀው ተደባቅበው ተሸፋፍነው እንትናቸውን ፕሮቶኮላቸውን ጠብቀው ነው እሱ ድሆቹ ጋር ነበር ማለት ነው ከመዘጋጃ የሽንት ቤት መኪና በየሶስት ቀኑ እየመጣ እንዲጠርግለት አስመድቦ ነበረ ረመዳን ነው ያወጣቸው ሰው ሰው نعم المال الصالح في الرجل الصالح እንደውም የሚያምረው ይሄማ የካፊር ሀብታም መብላ ነው እኮ የሚያስጠላው ቤቱ ጠጅ ጠጅ ነው የሚሰጠው ቢራ ቢራ ነው የሚሸተው ሁልጊዜ ጩኸት ነው ዳንስ ነው የሚከደው አውሮፓ ነው አሜሪካ ነው ምናምን ነው የት ነው የምታገኘው ሀብታምና ሙስሊም ግን ሀብታም ሲሆን እኮ መስጂድ ሲሰራ ነው የምታየው፣ በር ሲያስጠግን ነው የምታየው፣ ደሃ ቤት ሲዞር ነው የምታገኘው። በየሰፈሩ የምታገኘው ሙስሊሙን ግን ሁል ጊዜ በቃ አሁን የስመ ሙስሊሞች ብዙዎች ገንዘብ ሲያገኙ የድሃ ሰፈር ለቀው ይሄዳሉ። ድሃውን በየቀኑ እየለመነኝ አንተን ተለማኝ አድርጎ አላህ ነቅሎ ሊሰጥ ይችላል እኮ አላህ አንዱ ነው። ሲነግረኝ ቤት ሊለቅ ነበረ አንቱ አቶ ገሌ ቤት ጀምሮ ነበረ ሀብታሞች እሱን ሲጨርስ ሄዳለሁ ብሎ ነበረ ባንክ እንዲቆለበትና ወደዚሁ መለሰው አለኝ ያንኑ ጅምሩን ቤት ራሱ አሸጠው አለ አላህ እንዲህ ያደርጋል حتى إذا جاءتهم رسلنا يتوفونهم يخبر تعالى أن الملائكة إذا توفت المشركين تفزعهم عند الموت وقبض أرواحهم من النار يقولون لهم أين الذين كنتم تشركون بهم في الحياة الدنيا وتدعونهم وتعبدونهم من دون الله ادعوهم يخلصوكم مما أنتم عليه الآن إيه ذا يا ميكي قبري من أمن يجلاتهم ምትሏቸው የት ሄዱ ጓደኞቹም ጋር መጥታ ይከላከለም እንደ ሚካኤልና ገብርኤል ማለት ነው آه قالوا ضلوا عنا ذهبوا عنا فلا نرجو نفعهم ولا خيرهم تون الناس النقر تسفاقرتنا لا تو وشهدوا على أنفسهم أقروا واعترفوا على أنفسهم أنهم كانوا كافرين قال الله قال ادخلوا في أمم مع أمم هزوش قارقوا قد خلت من قبلكم من الجن والإنس كنان تقبفيت يألفوا يقانينم يسوشم هزوش قارقوا يبلالوا يس في النار ادخلوا في النار እሳት ውስጥ ግቡ ይባላሉ ኩለማ ደኸለት ኡመቱን የሆነች ቡድን በገባች ቁጥር ለዓነት እኽተሃ ሌላዋን ቡድን ትራገማለች እነሱ ናቸው እኮ ለዚህ ምክንያት የሆኑን እነዚህ ናቸው እኮ እንዲህ አርአያ ሆነው እንዲህ ያደረጉን እያሉ حتى إذا اداركوا فيها جميعا እዚያ ሲገናኙ ሁላቸውም አንድ ላይ ቃለት ኡኽራሁም ሊኡላሁም ኋላ የመጣችው ለቀዳሚዋ ቡድን ትላለች ረበና ጌታችን ሃኡላ እነዚህ አضሉና እነዚህ ናቸው ያሳሳቱን እና ፈአቲህም ዓዛበን ضዕፈን ምን ናር ፈአቲህም ስጣቸው ضዕፈን ምን ናር ድርብርብ ያለ የእሳት ቅጣት አደራርበህ ጨማምረህ ስጣቸው ይሉታል ቃል ሊኩልም ضዕፉን ለሁላችሁም እጥፍ ድርብ ቅጣት ነው ያላችሁ ምን ቸገራችሁ እነሱ እጥፍ ድርብ ነው ግን እናንተም እንደዚያው እጥፍ ድርብ ነው የምትቀጡት ولكن لا تعلمون ግን አታውቁም እናንተ وقالت أولاهم لأخراهم ተከሳሹ ለከሳሾቹ ይላሉ የኋለኞቹ ለፊተኞቹ የፊተኞቹ ለኋለኞቹ ይላሉ فما كان لكم علينا من فضل እናንተ ከኛ በምን ትሻላላችሁ فذوقوا العذاب بما كنتم تكسبون ሁላችሁም ታረጉ ትሰሩት በነበረው ወንጀላችሁ ቅጣታችሁን ቅመሱ ይባላሉ يقول تعالى مخبرا عما يقوله لهؤلاء المشركين به المفترين عليه المكذبين بآياته ادخلوا في أمم أي من أمثالكم وعلى صفاتكم قد خلت من قبلكم من, من الأمم السالفة الكافرة من الجن والإنس في النار يحتمل أن يكون بدلا من قوله في أمم من الجن والإنس يكون بيان نونجي ويحتمل أن يكون في أمم أي مع أمم ادخلوا مع أمم وقوله كلما دخلت أمة لعنت أختها كما قال الخليل عليه السلام ثم يوم القيامة يكفر بعضكم ببعض بليل بليلة يكد عليك أمكن يكفر بعضكم ببعض جمعت سرهين وقوله تعالى إذ تبرأ الذين اتبعوا من الذين اتبعوا ورأوا العذاب وتقطعت بهم الأسباب وقال الذين اتبعوا لو أن لنا كرة فنتبرأ منهم كما تبرأوا منا أن نوقعتهم زين دالون እንደው እድል አግኝተን ዱንያ ላይ የታበታችሁ እናንተን ሴት እናቃችኋለን ማለት ብንችል كذلك يريهم الله أعمالهم حسرات عليهم ልክ በዚህ መልኩ አላህ ስብሓንሁ ወተዓላ የቂያማ ቀን ስራቸው የራሳቸው ጸጸት ሆኖ ያገኙታል ወማ ሁም ቢኻሪጂነ ሚን ናር እንደዚህ ያሉት ሰዎች ከእሳት አይወጡም حتى إذا اداركوا فيها اجتمعوا فيها الدارك أدرك بعضهم البعض سيقنايو حتى إذا اداركوا فيها قالت أخراهم لأولاهم أي أخراهم دخولا وهم الأتباع لأولاهم وهم المتبوعون لأنهم أشد جرما من أتباعهم فدخلوا قبلهم فيشكوهم الأتباع إلى الله يوم القيامة لأنهم هم الذين أضلوهم عن سواء السبيل فيقولون ربنا هؤلاء أضلونا عندنا الشافتات فآتهم عذابا ضعفا من الناس أضعف عليهم العقوبة كما قال تعالى يوم تقلب وجوههم في النار الله يتبقى يقولون يا ليتنا أطعنا الله وأطعنا الرسول وقالوا ربنا إنا أطعنا سادتنا وكبراءنا نياكو يقفون እነዚህ አለቆቻችን እኛ ጋር ፊት ለፊት የነበሩ መሪዎቻችን ናቸው فأضلون السبيل ربنا آتيهم ضعفين من العذاب آتيهم ضعفا من اللبب ضعفين من العذاب نو ضعف ميلو يبلطال يا ضعفين ايه ሁለት ጥፍ አርግላቸው ነው ضعف ግን ጨምርላቸው ነው እንደው እስከሚበቃቸው ድረስ قال لكل ضعف ليلا وتاريك زيدناهم عذابا فوق العذاب قطعت بقطعت لا يجمرن باتشوال ወለየሕሚሉና አስቃለሁም ወአስቃለን መዓ አስቃሊህም ያጠፏቸውን ሰዎች ወንጀል ተሸክመው በወንጀሎቻቸው ላይ ይጨምራሉ ይላል ወሚን አውዛር الذين يضلونهم بغير علم የራሳቸው ወንጀል ብቻ ሳይሆን ያለ እውቀት እያስተማሩ ያለ እውቀት ይሄ ነው መንገዱ እያሉ የሚያሳስቷቸውን ሰዎች ወንጀልም ይይዛሉ فما كان لكم علينا من فضل الوالا فقد ضللتم كما ضللنا من ልዩነት አለው እኛም ጠፋን እናንተም ጠፋችሁ እኛም ከኛ በፊት ያሉ ሰዎች አሳሳቱን እናንተንም እኛ አሳሳትነ وهذه الحال كما أخبر الله تعالى عنه في حال محشرهم قال الذين استكبروا للذين استضعفوا قال ادخلوا في أمم فآتيهم عذابا ضعفا من النار قال لكل ضعف ولكن لا تعلمون إن الذين كذبوا بآياتنا إنا بأنقصتشاتين يستبابرونا واستكبروا عنها إنا انقص على مكبل يقروا لا تفتح لهم أبواب السماء የሰማይ በሮች አይከፈቱላቸውም የሰማይ በር يبر ዝግ ነው والمراد لا يرفع لهم منها عمل صالح ولا دعاء وما دعاء الكافرين إلا في ضلال ودلائي عالم تسمينت التوم قاله مجاهد سعيد بن جبير رواه العوفي وعلي بن أبي طلحة عن ابن عباس وكذا رواه الثوري عن ليث عن عطاء عن ابن عباس وقيل المراد لا تفتح لأرواحهم أبواب السماء لأنهم لأن مقره في أسفل سافلين لماذا يرفع أعمالهم إلى فوق لماذا ترفع أرواحهم إلى السماء محل الرحمة إنما ستنزل إلى محل ويؤيد ما رواه ابن جرير عن البراء أن رسول الله صلى الله عليه وسلم ذكر قبض الروح <coughs> روح الفاجر وأنه يسعد بها إلى السماء قالوا فيسعدون بها فلا تمر على ملئ من الملائكة إلا قالوا ما هذه الروح الخبيثة يتكوش ቆሻሻ ሩህ فيقولون فلان بأقبح أسمائه التي كان يدعى بها في الدنيا يكبد يمنام حتى ينتهوا بها إلى السماء فيستفتحون بابها له فلا يفتح له ثم قرأ رسول الله صلى الله عليه وسلم لا تفتح لهم أبواب السماء أي لا تفتح لأعمالهم ولا لأرواحهم መውጣቱን ይወጣል ወደ ሰማይ ይደረስና እንቢ ይባላል لا لا تفتح لهم ابواب السماء ولا يدخلون الجنة جنة يمدوات يغني حتى يلج الجمل في سم الخياط جمل اسكمي قبا درس جمل مقبات اسكتشل درس الجمل جمل فسره كثير من العلماء بأنه البعير هو الجمل بن الناقة الله عبد الله بن مسعود وفي رواية زوج الناقة تلقوا لفنهم جاوب حتى يلج الجمل في سم الخياط تولى تفسرها ذكرتها الجمل مالت وفرام جمل وفرام جمل ب መርፌ ቀዳዳ ውስጥ ማስገባት እስከሚቻል ድረስ የትኛው ነው አብለሁ ግመል መሆኑ ነው ወላ ወፍራም ገመድ ግመሉ ነው አይደል ለማጋነማው አይሆንም ጁመል ላይ ይቀርባል ከዚያ አኳያ ቂራአው ተፍሲር ነው ተብሎ በገመድ የፈሰሩ ሰዎች አሉ وقوله لهم من جهنم مهاد ለነሱ ከጀሃነም ወከዛሊከ ነጅዚል ሙጅሪሚን አመፀኛ ሰዎችን በዚህ መልኩ ነው የምንቀጣቸው በዚህ መልኩ ነው የሚቀጡትና ከአላህ ጋራ ያለው ግንኙነት ካላማረ አደጋው ይህን ያህል መሆኑን ማንም ሊያውቅ ይገባል ለማለት ነው ለሁም ምን ጀሃነመ ሚሃዱን ወሚን ፈውቅህም ገዋሽ ለነሱ ከጀሃነም ምንጣፍ ትሆንላቸዋል አላቸው ምንጣፍ ይነጠፍላቸዋል حتى يقبر ጥያቄ ራሱ بعد سؤال القبر إذا كان لا يدري إذا قال إذا كان جوابه لا أدري لا أدري لا أدري ይሄ ምንም ነገር አያውቅም አፍርሹ ለሁ ምን ጀሃነም አሁኑ ጀምራችሁ እሳት አንድ እንትን አንጥፉለት የጀሃነም እሳት ምንጣፍ አንጥፉለት ነው የሚባለው ለሁም ምን ጀሃነመ ሚሃድ ወሚን ፈውቅህም ከበላያቸው ደግሞ غواش የእሳት ልብስ አላቸው قال اللحف وكذا قال الضحاك بن مزاحم السدي اللحف من النار يسعت من طاف مالك غواش لهم من جهنم محمد بن كعب القرذي من جهنم مهاد فرش مالتنا غواش والمهاد والفراش والغواش جمع غاشية نيران تغشاه من فوقهم كالأغطية لا لحوف بتشام ልብስ ብቻ ማለት አይደለም የሰዓት የሆነ ልብስ ነው وكذلك نجزي الظالمين ግፈኛ ሰዎችን በዚሁ መልኩ እንመነዳለን ይላል والذين آمنوا وعملوا الصالحات إن زيابة تذكر بأ الله يأمنوا بملائكة يأمنوا بموتهم النسات يأمنوا بقضاء بقدر يتكبروا نبيات سننا مصحفتين تقبلوا يأمنوا وعملوا الصالحات ملكام سران يسروا شهادة يميلوا كشرك يراقوا صلاة يميسقدوا زكاة يميسطوا طوم يميصموا حاج يميادرقوا لا نكلف نفسا إلا وسعها እኛ ነፍስ ማንንም ነፍስ ያቅማን እንጂ ማንንም የማናስገድድ ስለሆን ኡላኢከ አስሓቡል ጀና እነዚህ የጀነት ባለሟሎች ናቸው هم فيها خالدون በጀነት ውስጥ የሚዘወትሩ ሲሆኑ አለ አላህ ወነዘዕና ማ ፊ ሱዱሪሂም ሚን ጊልን በልባቸው ውስጥ ያሉን ያንዱን የሌላ አንዱ የሌላው ላይ ያለውን ጥላቻ የእርስ በርስ ጥላቻንም ንቅል አድርገን እናወጣላቸዋለን ተጅሪ ሚን ተሕቲሂም ልአንሃር ከስራቸው አራቱ ታላላቅ ወንዞች የጅረት ወንዞች ይፈሳሉ ወቃሉ ይላሉም الحمد لله الذي هدانا لهذا الله ለዚህ ትልቅ እድል የመራን ጌታ ምስጋና ይገባው ይላሉ ወማ ኩና ሊነህተዲየ ለውላ አን አላህ አላህ ለዚህ ባይመራን ኑሮ እኛም መመራት አንችልም ነበር ለቀድ ጃአት ሩሱሉ ረቢና ቢልሐቅ የጌታችን መልእክተኞች እውነት ነገር ይዘው ነው መጥተው ሲያስተምሩን የነበሩት ወኑዱ ይጠራሉ አንቲልኩሙል ጀና ይቺ ጀነታችሁ ኡሪስቱሙሃ እንድትወርሷት ተደርጋችኋል ቢማ ኩንቱም ተዕመሉን ትሰሩት በነበረው ኸይር ስራችሁ ሁለት ነገሮች የማይገናኙ የሚመስሉ አሉ ውርስ ናት ይላል ኡሪስሙሃ አለ ውርስ ከሆነ ምንም ግንኙነት የሌለው እንዲያው ውርስ ማለት ዝም ብሎ አይደል የሚመጣው ለጽንስም እኮ ይመጣል ውርስ ለፍቷል ጽንስ አዎ ታዲያ ጀነትም እንደ ውርስ ነው የምትመጣው ማለት ነው ነቢዩ አለይሂ ሰላቱ ወሰላም ማንኛችሁም በስራው ጀነት አይገባም አይችልም አሉ حتى أنت يا رسول الله ولو أنا إلا أن يتغمدني الله بفضله الله بترفاته እንዲያው ቢያቅፈኝ ነው እንጂ እኔም ቢሆን የኔም ስራ ቢሆን ለጀነት ቢሆን የለም ስለዚህ ስጦታ ነው ውርስ ነው ዝም ብሎ ነው አይደል ግን ጽንስ ልጅ ከሆነ ጽንስ ይወርሳል። አጎት ግን አክስት ግን ትልቅ ሆናም አትወርስም፣ ትልቅ ሆኖም አይወርስም። ለውርስ ምክንያት ይፈልጋል አይደል? አንተ ዋሪስ የጀነት ዋሪስ ለመሆን ሰበቡን ማስገኘት አለብን። ለዚህ ነው አላህ Subhanahu Wa Ta'ala ውርስም መሆኗን እየነገረን ቢማ ኩንቱም ተዕመሉን ኡሪስሙሃ ቢማ ኩንቱም ተዕመሉን አንተ ለጀነት የሚያመጣ ስራ ስራ ዋጋውን የሚፈካ የሚሸፍን ዋጋ ብትተሳሰብ አትችልም። ነገር ግን ለመውረስ ምክንያት የሚሆን እየሰራ ነው ያለው። ወኑዱ አን ትልኩም ልጀና ኡሪስሙሃ ቢማ ኩንቱም ተዕመሉን አለ። كنتم تعملون ونعلم لما ذكر تعالى حال الأشقياء عطف بذكر حال السعداء بألفوا انجليه بألفوا فمن أظلم من افترى على الله كذبا بلو أو كذب بآياته بلو كالناس دار يتياز السوج بدنب ነገረን የሚደርስባቸውን ታዲያ ይሄ ሲነገር ደግሞ እንዲያው አማኙስ ወገን አንድ ነገር መስማት የለበትም ወይ ነው ይሄው አሁን ሊነገረን በአሁኑ አንቀጾች በሁለቱ الذين آمنوا وعملوا الصالحات أي آمنت قلوبهم وعملوا الصالحات في جوارهم ضد أولئك الذين كفروا بآيات الله واستكبروا عنها وينبه تعالى على أن الإيمان والعمل به سهل لأنه تعالى قال والذين آمنوا وعملوا الصالحات لا نكلف نفسا إلا وسعها أولئك أصحاب الجنة هم فيها خالدون ونزعنا ما في صدورهم من غل أي من حسد وبغض كما جاء في صحيح البخاري عن أبي سعيد الخدري قال قال رسول الله صلى الله عليه وسلم إذا خلص المؤمنون من النار حبسوا على قنطرة بين الجنة والنار فاقتص لهم مظالم كانت بينهم في الدنيا حتى إذا هذبوا ونقوا ذن لهم في دخول الجنة مؤمنون ود جنة مقبات فقد الله ከማለፋቸው በፊት ይሄ ቆሻሻውን እንትናቸውን የሚያወጡበት ቦታ አለ እዚያ ድልድይ ላይ ቆሙ ይባላሉ ፈቅቱሰ ለሁም መዛሊም ከሰው ጋር የተቃየሙት የተጣሉት ምናምን ካለ ጭሷስ እዚያ ይሞላል ይካካሱና ከዚያ በኋላ حتى إذا هذبوا ونقوا ሲጸዱና ሲጠሩ ውስጣቸው أذين لهم في دخول الجنة جنة እንዲገቡ ይፈቀድላቸዋል فوالذي نفسي بيده قالوا النبي صلى الله عليه وسلم إن أحدهم بمنزله في الجنة أدل منه بمسكنه كان في الدنيا በጀነት ውስጥ ባለው ቦታው ላይ ሲታይ በዱንያ ላይ ካለው مسجد كتبالو نورو بولو يبلتنا من مسجد وقال السدي ونزعنا ما في صدورهم من غل تجري من تأتيم الأنهار إن أهل الجنة إذا إذا سيقوا إلى الجنة وجدوا عند بابها شجرة في أصل ساقها عينان فشربوا من إحداها فينزعوا فينزعوا ما في صدورهم فينزعوا ما في صدورهم من غل فهو الشراب الطهور واغتسلوا من الأخرى فجرت عليهم نظرة النعيم فلم يشعثوا ولم يتسخوا بعدها أبدا روى النسائي مردو وابن مردويه واللفظ له عن أبي هريرة قال قال رسول الله صلى الله عليه وسلم كل أهل الجنة يرى مقعده من النار يجنن سو جهنم ውስጥ የነበረውን ቦታውን ያያል አጥፍቶ ቢሆን ኑሮ فيقول لولا أن الله هداني فيكون له فيكون له شكرا وكل أهل النار يرى مقعده في الجنة جهنم ሰዎች ደግሞ ጥሩ ሰርቶ ቢሆን ኑሮ ጀነት ውስጥ ያላቸውን ቦታ ያሉ فيقول لو أن الله هداني فيكون له حسرة يبلت الله ولهذا لما أورثوا مقاعد أهل النار من الجنة ونودوا يترلوا أن تلكم الجنة أورثتموها بما كنتم تعملون بسبب, بسبب أعمالكم نالتكم الرحمة فدخلتم الجنة وتبوتوا منازلكم بحسب أعمالكم أورثتموها مالت وين جهنم ውስጥ ያለውን ጀሃነም ውስጥ ያሉትን ሰዎች ቦታ ለጀነት ሰዎች ቦታ ይጨመርላቸዋል ይህንን የወረሳችሁት ቢማ ኩንቱም ተዕመሉን ነው ይባላሉ ማለት ነው ብለውም የፈሰሩ ሰዎች አሉ ግን ኡሪስሙሃ ማለት አገኛችኋት ይቺ ጀነት እንድትገቡ የሆናችሁት بحسب أعمالكم ነው وإنما وجب الحمل على هذا لما ثبت في الصحيحين عنه صلى الله عليه وسلم أنه قال واعلموا أن أحدكم لن يدخله عمله الجنة قالوا ولا أنت يا رسول الله قال ولا أنا إلا أن يتغمدني الله برحمة منه وفضل صلى الله وسلم على خير خلقه محمد وآله وصحبه وسلم أجمعين والسلام عليكم ورحمة الله وبركاته